verb ነው። አለ አሉ የሚል ነገር አናገኝም። አለ אלוהים ም አለ። אלוהים ማለት scholar ኦቹ ምን ይሉታል? plural of amplitude ይላታል። plural of ምን amplitude ይላታል። አንድን ነገር አብሶ በሚናገርበት ሰዓት amplitude የሚያደርገው ነው ብሎ ይናገራሉ። ለምሳሌ ታስታውሱ እንደሆነ ኦሪት ዘፍጥረት ምዕራፍ 31 ቁጥር 19 ላይ תרפים የሚባለው singular object ሆኖ ሳለ አንድ ጣዖት ሆኖ ሳለ תרפים ተብሎ ነው የተባለው። ኦሪት ዘፍጥረት ምዕራፍ 31 ቁጥር 19 ላይ ስትመለከቱት ማለት ነው። ግን ጣዖቱ ስንት ነበረ ነው? ራሔል የሰረቀችው ጣዖት ኦሪት ዘፍጥረት ምዕራፍ 11 ከቁጥር 19 እስከ 34 ድረስ ብትመለከቱት ታሪኩን תרפים የሚባል ነገር ሰርቃ ነበረ። תרפים ማለት የ תרף plural form ነው ራሱ። תרף ማለት image ማለት ነው ትርጉሙ። תרפים ማለት ሂም ማለት ልክ እንደ אלוהים ሲጨመርበት ማለት ነው። plural of amplitude ነው ራሱ። በመጽሐፍ ቅዱስ ዘጠኝ ጊዜ ተጠቅሷል። ጥቅሱን አሁን መጥቀሱ ምንም አስፈላጊ አይደለም። ለናምና ያክል የኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እንድትረዱት ነው። ኦሪት ዘፍጥረት ምዕራፍ 31 ቁጥር 19 ላይ תרפים የሚባለው አንድ ጣዖት ሆኖ ሳለ תרף በሚባለው ስም ሳይሆን תרפים በሚባለው ስም መጠራቱ በውስጡ ሁለትነትና ሶስትነትን እንደማያመለክት ሁሉ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ያለው እዛ ጋር የሚያመለክተው אלוהים የሚለው ኤሎሃ ብዙ ቁጥር መሆኑ አምላክ አንድም ሶስትም ነው አያሰኘውም ነው። የመጀመሪያ አርጊመንት እሱ ነው። አይ ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ ላይ ያለው אלוהים የሚባለው plural መሆኑ ስላሴን ያመለክታል ከተባለ ኦሪት ዘፍጥረት ምዕራፍ 31 ቁጥር 19 ላይም תרפים የሚባለው ነገር የብዙ ቁጥር መሆን ነበረ። በብዙ ቁጥር መሆኑ አሁንም ስላሴን አያመለክትም ወይ ጣዖት የሚል አርጊመንት አለኝ ማለት ነው። ለምሳሌ ዳጎን የሚባል ጣዖት አለ። ታስታውሱ እንደሆነ አንደኛ ሳሙኤል ምዕራፍ አምስት ቁጥር ሰባት ላይ ዳጎን የሚባለው ጣዖት አንድ ሆኖ ሳለ አምላካችን ብለው ሰዎቹ ሲናገሩ אלוהים ብለው ነው የሚጠቀሙበት። አንደኛ ሳሙኤል ምዕራፍ 5 ቁጥር 7 ላይ እና ዳጎን የሚባለው ጣዖት በውስጡ ሁለትነት ሶስትነት ነበረበት ወይስ ዳጎን የሚባለው ጣዖት ብዙ ነበር ወይ ማለት ነው ሲባል no አይ ዳጎን የሚባለው ነገር አንድ ሆኖ ሳለ ግን ዳጎን የሚባለው אלוהים መባሉ ግን በውስጥ ሁለትነት ሶስትነትን የሚያሳይ ሳይሆን plural of amplitude ን የሚያሳየው ነው መልሱ። አሃ እንደዛ ነው። አዎ እንደዛ ከሆነ ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድንም በዚህ መልኩ ተረዱት ነው የምንለው። ሌላው በዓል የሚባለው አንደኛ ነገስት ምዕራፍ 18 ቁጥር 26 ላይ ያለው ጣዖት አንደኛ ነገስት ምዕራፍ 18 ቁጥር 26 እና 27 ላይ አንደኛ ነገስት ምዕራፍ 18 ቁጥር 26 እና 27 ላይ በዓል የሚባለው ሲናገሩ አምላክ የሚለውን ኤሎሂም እያሉ ነውና በቀትርም ጊዜ ኤልያስ אלוהים ነውና በታላቅ ቃል ጩሁ፣ ምናልባት ሀሳብ ይዞታል ነው የሚለው በ singular ኢ አምላክ የሚለውን እዚህ ጋር የሚጠቀምበት אלוהים ነው። በዓል ማለት ጣዖቱ ራሱ በዛን ጊዜ ኤልያስ በኤልያስ ዘመን የነበረው ሲመለክ የነበረው ጣዖት በውስጡ ሁለትና ሶስትነት አቅፎ ነበር እንዴ? አይ አላቀፈም ነው መልሱም ካላቀፈት ፈታ አይደለም plural ሲባል አይ object ነው singular object ሆኖ ሳለ plural ማመልከቱ ይላሉ scholar ኦች። ያ የሚያመለክተው ምንን ነው? plural of amplitude እንደሚያመለክተው ማለት ነው። ካሞሽ የሚባለው ጣዖት ራሱ መሳፍንት 11 24 ላይ መጽሐፈ መሳፍንት ምዕራፍ 11 ቁጥር 24 ላይ አምላክ ካሞሽ የሚሰጥን ነው ይላል። ያ ማለት ካሞሽ የሚባለው ጣዖት በውስጡ ሁለትነት ሶስትነት ይዞ ነበር እንዴ? አምላክ ብሎ אלוהים ነው ለሱ የሚጠቀምበት። እንግዲህ አሁን በጣዖት ነው የተመሰለ ነው። እስቲ ወደ ሰው እንምጣ። እስቲ ኦሪት ዘፍጥረት ምዕራፍ 42 ቁጥር 29 ላይ ማየት እንችላለን። ወደ ሰው ኦሪት ዘፍጥረት ምዕራፍ 42 ቁጥር 29 ላይ ወደ አባታችሁ ወደ ያዕቆብ ወደ ከነዓን ምድር መጡ፣ የደረሰባቸው ነገር ሁሉ እንዲህ ብለው አወሩ። የሀገሩ ጌታ የሆነው ሰው በክፉ ንግግር ተናገረ፣ የምድሪቱ ሰላዮችን አስመሰለን አለ። ማን ነው የአገሩ ጌታ የተባለው ሲባል ዮሴፍ ነው። ዮሴፍ ስንት person ነው? አንድ። እዛ ጋር ያገሩ ጌታ የሚለው የብራይስ ቃል ምንድነው የሚጠቀምበት ሲባል אדוני ነው የሚጠቀምበት። אדוני ምን ማለት ነው ሲባል የ אדון plural form ነው። אדוני ማለት plural ነው። የምን የ אדון ዮሴፍ አንድ person አይደለ እንዴ? ነው። ታዲያ ለምን אדון መባል ሲገባው אדוני ለምን ተባለ ነው ጥያቄው። አይ እዛ ጋር אדוני ማለት ይህን በብራይት በሚጨመርበት ሰዓት ላይ ያ plural of amplitude ን ያመለክታል። በዚህ መልኩ ነው የምንረዳው ማለት ነው። ስለ ሳራ እንመልከት። ሳራ ስንት ህይወትን አላት? ኦሪት ዘፍጥረት ምዕራፍ 23 ቁጥር 1 ላይ ሳራ ስንት ህይወት አላት ስንል ሳራ አንድ ሰው ነው አንድ ህይወት ናት ያላት። ኦሪት ዘፍጥረት ምዕራፍ 23 ቁጥር 1 ላይ ግን እዛ ጋር ሲናገር ምንድን ያለ የሳራን ህይወት ሲያመለክተው እንግሊዝኛ life የሚለውን የሚጠቀምበት ቻይም ነው። ቻይም ማለት ቻይ ከሚል ነው የመጣው ራሱ። ምናልባት በአማርኛ ቻይ ማለት ከዛ ጋር እንዳይምታታባችሁ፣ ቻይ ማለት በብራይስ ህይወት ማለት ነው። ቻይ ማለት plural form ኡ ነው። እንዴ ሳራ ብዙ ህይወት ነው እንዴ ያላት? አንድ ሰው አይደለች እንዴ ስንል፣ አይ ሳራ አንድ ህይወት ነው ያላት። ታዲያ አንድ ህይወት እያላት ለምንድን ነው የብራይስቱ ቻይም ብሎ ለብዙ ቁጥር የተጠቀሙ ብለን ስንል፣ አይ plural of amplitude ነው ማለት ነው። ካልሆነ ግን ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ ላይ ያለውንም በዚህ መልኩ ካልተረዳ ነው በስተቀር እነዚህ የምናያቸው እነ በዓል እነ ካሞሽ እነ ሚልኮን ዮሴፍም ሳራም በውስጣቸው ስላሴ የሚባል ነገር አላቸው ወደሚለው አራት ነጥብ ላይ ልንደርስ እንችላለን ማለት ነው። ስለዚህ ምንም እንትን የሚለው ነገር የለም። ሳራ የወለደችው ልጅ ስንት ልጅ ነው ስንል ራሱ ኦሪት ዘፍጥረት ምዕራፍ 21 ቁጥር 7 ላይ እዩት። አማርኛውም እንደዛ ነው የሚያስቀምጠው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 7 ላይ ደግሞ ሳራ ልጆችን እንድታጠባ ለአብርሃም ማን በነገረው በእርጅናዋ ልጅን ወልጄልታለሁ አለች ይላል። ልጆች ብላ ነው ያለችው። ስንት ልጅ ነው የወለደችው ሳራ? አንድ። ታዲያ ለምንድን ነው ባኒም ያለው? ለምን ቤን አላለውም? ራሱ ቤን ማለት አንድ ልጅ ነው። ባኒም ማለት ደግሞ ልጆች ማለት ነው። አማርኛውም ልጆች ብሎ ነው የሚያስቀምጠው። ሳራ የወለደችው ብዙ ልጆች ነው እንዴ ስንል አይ አንድ ልጅ ነው የወለደችው። ታዲያ ለምን ባኒም ለምን ተባለ? አንድ ልጅ ወልዳ እያለ ስንል አይ የተባለበት ባኒም ማለት አሁንም plural of amplitude የሚያሳየው ማለት ነው። ብዙ ጥቅሶች መጥቀስ ይቻላል ራሱ እንደዚህ አይነት ጥቅሶች ማለት ነው። ስለዚህ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ያለው የሚያመለክተው በፍጹም singular verb እስከሆነ ድረስ የአረፍተ ነገሩ ባለቤት ነጠላ ከሆነ የአረፍተ ነገሩ ግስ ነጠላ ከሆነ ግን ኤሎሂም የሚባለው ነገር ሲጠቀም plural of amplitude እንደሚያሳየው አሉ scholar ኦች። ግን የአረፍተ ነገሩ ግስ ግን ብዙ ከሆነስ ኤሎሂም ከተባለ ብዙ ነገሮችን ሊያመለክት ይችላል። ለምሳሌ እንደ ናሙና ያክል አምጣ ከተባልኩኝ አንደኛ ሳሙኤል ምዕራፍ 28 ቁጥር 13 ላይ ማየት ትችላላችሁ። አንደኛ ሳሙኤል ምዕራፍ 28 ቁጥር 13 ላይ ንጉሱ አትፍሪ ያየሽው ምንድነው አላት። ሴቲቱም ሳውል አማልክት ከምድር ሲወጡ አየሁ አለችው ይላል። ሲወጡ ኦሊም plural form ነው የሚጠቀመው። verb ኡ ራሱ ሲንጉላር አይደለም። አማልክት ከምድር ሲወጡ አየው ነው ያለችው። አሁን ሲወጡ የሚለው ነገር አማልክት ከሚለው ጋር ብዙ ቁጥር ያሳያል። እነዛ ምንድናቸው ሲባል መናፍስቶች ናቸው ራሱ ሲወጡ ያየችው። ለመላእክት የሚጠቀምበትን ደግሞ እንየው። መዝሙረ ዳዊት ምዕራፍ 97 ቁጥር 7 ላይ መዝሙረ ዳዊት ምዕራፍ 96 በቅንፉ 97 ቁጥር 7 ላይ ወይም በእንግሊዘኛው መዝሙረ ዳዊት ምዕራፍ 97 ቁጥር 7 ላይ ለተቀረጸ ምስል የሚሰግዱ ሁሉ በጣውታቸው ፊት ይፈሩ፣ መላእክቱም ሁሉ ስገዱለት። መላእክቱም የሚለው የዕብራይስጥ ቃል ኤሎሂምን የሚጠቀምበት ስገዱለት ነው የሚለው ስገድለት አይልም፣ ስገዱለት ስለዚህ የአረፍተ ነገሩ ግስ ነጠላ ከሆነ ፕሉራል አምፕሊቲዩድ አምፕሊቲዩድን ያሳያል ማለት ነው። ብዙ ጥቅሶች እንደዚህ አይነት ነገሮች በመጽሐፍ ቅዱስ ላይ መጥቀስ ይቻላል። ራሱ ብዙ ብዙ ጥቅሶች አሉ የእንደዚህ አይነት አጠቃቀም የግራመር አጠቃቀም ማለት ነው። ግን ለማንኛውም ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ያለው የስላሴን ትምህርት አያመለክትም። በኋላ ላይ ጥያቄ መጠየቅ ትችላላችሁ። በዚህ ዙሪያ ላይ ልቀጥለው እና አንድ ላይ ጨምቃችሁ ጥያቄ መጠየቅ ትችላላችሁ ማለት ነው። ሁለተኛ ለስላሴ ይደግፋሉ ተብሎ የሚታሰቡ ጥቅሶች ሁለተኛው ስላሴን ይደግፋሉ የሚባሉ ጥቅሶች ትንቢተ ኢሳይያስ ምዕራፍ ስድስት ከአንድ እስከ ስድስት ያለው ጥቅስ እግዚአብሔርን ሶስት ጊዜ ቅዱስ ቅዱስ ቅዱስ ማለታቸው ይህ እንኳን ብዙም ባላነሳው ራሱ ደስ ይለኛል። ምክንያቱም ብዙም እንደ እንትን የሚነሳ አይደለም። ብዙ ጊዜ ከኦርቶዶክስ ነው መሰለኝ እንደዚህ አይነት ነገር የሰማሁት። ብዙ ጊዜ ፕሮቴስታንት weak የሆነ argument ነው ብሎ ነው የሚያስቡት። ብዙ ጊዜ እንትን ባንለው ጥሩ ነው። ልዝለለው ጊዜ ማቃጠል ነው እና ብዙ ቅዱስ ቅዱስ ስለ የእግዚአብሔር መቅደስ የእግዚአብሔር መቅደስ የእግዚአብሔር መቅደስ የሚል Bible ላይ ግን ያ ማለት ቤተ መቅደሱ ሶስት ነበረ ማለት አይደለም። ምድር ሆይ ምድር ሆይ ምድር ሆይ የእግዚአብሔርን ቃል ስሚ ይላል። ያ ማለት ምድሪቷ ሶስት ነበረች ማለት አይደለም። እሱ ብዙ ጊዜ የሚጠቀሙበት አይደለም። እንትናል ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ እንግባ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ብዙ ጊዜ የሚጠቀስ ጥቅስ ነው። ያራድ የሚለው ነገር come ወይም go down የሚል ነገር አለ። አታ የሚል synonym አለው። come ና ኦሪት ዘፍጥረት 11 7 ላይ ኑ go to እንውረድ let us go down አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ ያንደባርቃል። አሁን ይህንን ጥቅስ ለክብር ለዝና ነው ካላችሁ ኑ የሚላለ imperative form የሚጠቀም ነገር አለ። በጣም አስቸጋሪ ጥቅስ ማን ያለው ነው? እግዚአብሔርም አለ ኑ እንውረድ አለ ይላል። እግዚአብሔር የትኛው እግዚአብሔር? አንዱ እግዚአብሔር ከማጋ ከሌላ እግዚአብሔር ጋር ሊሆን አይችልም። አይ አብና አብ ከወልድ ጋርና ከመንፈስ ቅዱስ ጋር ነው እንዳለን let us ምትል ነገር አለ። us ምትለዋ objective pronoun ኡ ወይም ደግሞ ተሳቢ ተውላጠ ስም የሚባለው ነገር አሁንም triple አይደለም multiple ነው። ስለዚህ እዚህ ጋር ጉድ ነው የሚያፈላው ማለት ነው። ለምን ኦሪት ዘፍጥረት 11 አራት ላይ ማየት ትችላላችሁ። ሰዎች ተሰብስበው ብዙ ሰዎች ናቸው ወደ ሰናዖር መጥተው ምን አሉ? ኑ ለኛ ከተማ እንስራ፣ ወደ ሰማይ የሚደርስ ግንብ እንስራ። let us build በምድር ላይ ሳንሰነብት ስማችንን እናስጠራው ይላል። ኑ go to ለእኛ ከተማ ወደ ሰማይ የሚደርስ ግንብ እንስራ ኑ አላቸው እንግዲህ አንድ ሰው ነው የሚጠራቸው። አንድ ሰው ሌሎቹን ሰዎች ኑ ብሎ ይላል ይናገራል ማለት ነው። ስለዚህ አሁን ከማጋ ነው ኑ ሲል ሲወርድ ግን የሚታዩት እነማን ናቸው? ሲመጡ የሚታዩት እነማን ናቸው ነው ጥያቄ። እግዚአብሔር ኑ እንውረድ ካለ በኋላ የወረዱትና የሚመጡት ናቸው የሚወሰኑት። እነማን ወረዱ የሚለው የወረዱት እነማን ናቸው? እስቲ ዘዳግም ምዕራፍ 33 ቁጥር 2 ላይ እዩት። ኦሪት ዘዳግም ምዕራፍ 33 ቁጥር 2 እና ሶስትን ተመልከቱ። እንዲህም አለ፣ እግዚአብሔር ከሲና መጣ፣ በሴር ተገለጠ፣ ከፓራን ተራራ አበራላቸው፣ ከአላፋት ቅዱሳኑ መጣ፣ በቀኙ የእሳት ሕግ ነበረላቸው፣ ሕዝቡም ወደዳቸው፣ ቅዱሳኑ ሁሉ በእጅ ናቸው እያለ ይናገራል። ከአላፋት ቅዱሳኑ ጋር መጣን። እነማን ናቸው አላፋት ቅዱሳኖቹ? ዘካርያስ 14 5 ላይ ማየት ትችላላችሁ። ዘካርያስ 14 5 ላይ ያህዌ አምላኬ ያህዌ ከቅዱሳኑ ጋር ሁሉ ጋር ይመጣል። ሁሌ ያህዌ ሲመጣ ከቅዱሳኑ ጋር ነው የሚመጣው ነው ብሎ የሚናገረው። ይሁዳ ምዕራፍ 1 ቁጥር 15 ላይ እንደዛ ነው የሚናገረው። ይሁዳ መጽሐፈ ይሁዳ ምዕራፍ 1 ቁጥር 15 ላይ ከአዳም ጀምሮ ሰባተኛው የሆነው ሄኖክ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነት ስላደረጉት ስለ ኃጢአታቸው ስራ፣ ስለ አመፀኞች ኃጢአተኞች በእርሱ ላይ ስለተናገረው ጭከና ነገር ሁሉ ኃጢአተኞቹን ሁሉ እንዲወቅስ ከአላፋት ቅዱሳኑ ጋር መጥቷል ብሎ ለእነዚህ ደግሞ ትንቢት ተናገራል። የቱ ጋር የተናገረው? እሱ ራሱን የቻለ እንትን ነው ራሱ ማለት ነው። ኦሪት ዘፍጥረት ምዕራፍ 18 ቁጥር 20 እና 21 ላይ ማየት ትችላላችሁ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 20 እና 21 ላይ ማየት ትችላላችሁ እዛ ጋር ምን ይላል? እግዚአብሔርም አለ የሶዶምና የጎሞራ ጩኸት እጅግ በስቷልና ኃጢአታቸው እጅግ ከብዷልና እንግዲህ ወደ እኔ እንደመጣች እንደ ጮታቸው አድርገው እንደሆነ ወርጃ ያለው እንዲህ ባይሆን አውቃለሁ አለ። ወርጄ አያለሁ አለ እግዚአብሔር ወርጄ አያለሁ አለ። ግን ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ የወረዱት እነማን ናቸው? ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ ይላል። ስለዚህ ሁል ጊዜ እግዚአብሔር ወረደ በሚልበት በመጽሐፍ ቅዱስ አሁን ወረደ ወጣ ቀኝ ግራ፣ ፊት ኋላ፣ ታች ላይ መሄድ መምጣት፣ መውረድ መምጣት የሚባለው ነገር ምንድን ነው? እሱ ራሱን የቻለ ነገር ሌላ argument ነው። ግን ኦሪት ዘፍጥረት 11 7 ላይ ያለውን ጥቅስ እግዚአብሔር ወረደ ሲባል ሲወርድ ከመላእክቱ ጋር ነው የሚወርደው። ያንን ኦሪት ዘፍጥረት ምዕራፍ 18 ቁጥር 20 እና 21ን በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ ባለው ጥቅስ መረዳት ይቻላል ነው የሚለው። ታስታውሱ እንደሆነ ትንቢተ ሆሴዕ ምዕራፍ 12 ቁጥር 4 እና 5 ማየት ትችላላችሁ። እግዚአብሔር ከማን ጋር ነው እኛ እያለ የሚያወራው? ትንቢተ ሆሴ ምዕራፍ 12 ቁጥር 4 እና 5 በማዕፀን ውስጥ ወንድሙን በተረከዝ ያዘው፣ በጎልማሳነቱ ከአምላክ ጋር ታገለ። ከማጋ ከአምላክ ጋር ታገለ፣ ከመልአኩም ጋር ታግሎ አሸነፋል። አሁን መልአክ አለ፣ አምላክ አለ። አልቅሶም ለመነው፣ በቤቴልም አገኘው፣ በዚያም ከኛ ጋር ተነጋገረ። ከኛ ጋር ማናማ አምላክና መላኩ። ስለዚህ ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ የአይሁዶች commentary የትኛውንም የጥንቱን የ classical የሆነ commentary ዎችም አሁን ያሉትን post generation ውስጥ ያለው ኮሜንተሪዎችን ኮሜንት ሲያደርጉ ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ እንውረድ ያለው አንዱ አምላክ ከመላእክት ጋር ነው የሚል ፍቺ ያላቸው ማለት ነው። አይ ከመላእክት ጋር አይደለም የሚያመለክተው Trinity ን ነው የሚያመለክተው ከተባለ አንደኛ እግዚአብሔር ከማጋ ነው እየተነጋገረ ያለው። አንድ እግዚአብሔር ካለ ኑን ውረድ የሚለው እነማንን ነው? አብ ነው ባዩ ከተባለ መረጃ የለም። ለማን ለወልድና ለመንፈስ ቅዱስ ምን መረጃ አለ? የአዲስ ኪዳን መረጃ አለ? contextual የሆነ approach አለ? grammatical የሆነ approach አለ? ሊንግዊስቲካል የሆነ approach አለ? historical approach አለ? ካለ መረጃው መቅረብ ይችላል ማለት ነው። ስለዚህ ኦሪት ዘፍጥረት 11 7 ላይ ያለው ጥቅስ Trinity ን አያመለክትም ነው። ይህን ያመለክታል የሚል ሰው ካለ ግን አሁንም መረጃውን ማቅረብ ይችላል ማለት ነው። ስለዚህ በዚህ መልኩ ይሄ plural of amplitude የሚባል አለ፣ plural of deliberation የሚባል ነገሮች አሉ። እነሱ ሰፊ ሰፊ ነገሮች ናቸው። ሌላ ጊዜ ዝም ብዬ ዳስሳቸዋለሁ ማለት ነው፣ እንዳስፈላጊነታቸው ማለት ነው። እንደዛ ከሆነ የ Trinity concept ራሱ ከምን ጋር ነው ራሱ የሚያመሳስላቸው ነገሮች ብለን ስንል ዛሬ ብንጠቀልለው ይሻላል የሚለው ነገር ስላሰብኩ ነው። ምክንያቱም ብዙ ቆየንበት ራሱ ማለት ነው። Trinity የሚባለው ነገር በተለይ Encyclopedia of Mythology and Mythography የሚባለው ምንድን ነው የስነ ተረት ጥናትና የአሰፋፈር ጥናት እንደሚያመለክተው የተለያዩ Babylonian mythology፣ Egyptian mythology፣ Hindu mythology፣ ታው ሚቶሎጂ፣ ግሪክ mythology፣ ሮማ mythology የሚባሉ አሉ። በእነዛ mythology ዎች የሚገርማችሁ ነገር ተመሳሳይ የሆኑ ነገሮችን እናገኛለን። ለምሳሌ በባቢሎኒያኖች ወይም ደግሞ በባቢሎን በሚባለው mythology ውስጥ triad of ኤሽታር፣ ሲን እና ሻማሽ የሚባሉ አሉ። የሚገርማችሁ ነገር ብትጠይቋቸውና ይህን ነገር ይህን መጽሐፍ ብታነቡት ኤሽታር፣ ሲን፣ ሻማሽ የሚባሉ ሶስት person ኦች ናቸው። በጋራ አንድ ነገር የሚያደርጋቸው essence ኡን ነው የሚካፈሉት። የሚገርማችሁ ነገር የግብፅ mythology ብትመለከቱት ሆሩስ ኦሲሪስ እና ኢሲስ የሚባሉ አሉ። ልዩነታቸው ምንድነው? ከስላሴ አባትና ልጅ መንፈስ ቅዱስ አለመሆኑ ብቻ ነው። አባት እናትና ልጅ ናቸው ሁል ጊዜ ማለት ነው። በሂንዱ mythology ውስጥ ብራህማና ቪሽኑና ሺቫ የሚባሉ አሉ። ትሪሙርቲ የሚባሉ ነገሮች ማለት ነው። በታው በሚባለው mythology ም ራሱ አሉ እንደዚህ አይነት ተመሳሳይ። በግሪክ mythology የሚባሉት ዜኡስ የሚባል አለ፣ አቴና የሚባል አለ፣ አፖሎ የሚባሉ አሉ። ዜኡስ ብዙ ጊዜ የአማልት ንጉስ ነው ተብሎ የሚታሰበው ነው። አቴና የሚባለው የጦርነት አምላክ ነው እና የ intellectual አምላክ ነው። አፖሎ የሚባለው የፀሐይ አምላክና የ culture ና የሙዚካ አምላክ ነው ራሱ። እንዲሁም በሮማያኖችም ጁፒተር የሚባል አለ፣ ጁኖ የሚባል አለ፣ ሚነርቫ የሚባል አለ። ጁፒተር father ነው፣ ጁኖ mother ናት፣ ሚነርቫ ደግሞ ልጅ ነው። እንደዚህ አይነት ነገሮች የነበሩ ምንድነው ልዩነታቸው ሲባል ሶስቱ ሶስት person ኦች ናቸው። አንድ ላይ የሚያስማማቸው ምንድነው? የህላዊ አንድነት ነው ያላቸው። በህላዊ ወይም በ essence አንድ ናቸው ተብሎ ይታመን ነበር። ኦሲያ የሚባል ነገር የጋራ ነገር አላቸው። ፕሮሶፖን የሚባለው ነገር ግን ይለያዩ ነበር። ፕሮሶፖን ማለት persons ማለት ነው፣ person ማለት ነው። ኦሲያ ማለት ደግሞ ምንድነው? essence የሚባለው ነገር ነው ማለት ነው። በተለይ የ Encyclopedia of Religion የሚባለው መጽሐፍ በጣም የሚገርማችሁ ነገር የ Encyclopedia of Religion የሚባለው ሲናገር ምንድን ነው የሚለው Bible does not ምንድን ነው Trinity የሚባለው ነገር Trinity የሚባለው ነገር The Hebrew Bible does not contain the doctrine of Trinity ነው። የስላሴ ዶክትሪን የሄብሪ ባይብል አያውቀውም ብሎ ነው የሚናገረው። በተለይ የ New Catholic Encyclopedia የካቶሊኮች አዲሱ መድብለ እውቀት እንደሚናገረው ስላሴ የሚባለው ነገር የ Old Testament ትምህርት አይደለም ነው የሚለው እንዲሁም የሃይማኖት መድብለ እውቀት The Encyclopedia of Religion የሚባለው ሲናገር New Testament also does not contain the explicit doctrine of Trinity የሚለው የስላሴ አስተምሮት በአዲስ ኪዳን ላይም የለም ነው የሚለው። ብዙ መድብለ እውቀቶች ይህንን ነገር secular በሆነ ዩኒቨርሲቲ ውስጥ ሊብራሪ የሆኑ scholar ኦች፣ ለዘብተኛ የሆኑ ምሁራኖች በዚህ ጉዳይ ላይ አጥንተው ስላሴ የሚባለው ነገር ቃሉ ብቻ አይደለም እኮ doctrine ኡ ራሱ የለም ብለው ነው የሚያምኑት። The New Encyclopedia Britannica ማየት ትችላላችሁ። Encyclopedia of Religion Ethics የሚባለው ነገር አለ። ዘ ክርስቲያን ወዝ ኖት ትሪኒታሪያን። የመጀመሪያ መቶ ክፍለ ዘመን የነበሩ ክርስቲያኖች Trinitarian ወይም ስላሴያውያን አሊያም የስላሴ አማንያን የሚባሉ አልነበሩም ብሎ ነው የሚደመድ። የታሪክ መረጃም ራሱ የለውም ማለት ነው። Trinity Trinity ማለት የተቀመረው በሁለት ሀያ ተርቱሊያን በሚባል ሰው ነው። concept ኡ ራሱ የተቀመረው ሆሴያ የሚል ነገር Bible ላይ የለም። ሆሴያ የሚለው የግሪክ ቃል essence የሚባል ነገር Bible ላይ የለም ራሱ ብሉይ ኪዳን ላይም አዲስ ኪዳን ላይም ነገር የለም። ፕሮሶፖን አለ። ፕሮሶፖን ማለት ፊት በሚለው ነው የተረጎመው በመጽሐፍ ቅዱስ ፊት። ለምሳሌ አንደኛ ቆሮንቶስ ምዕራፍ 13 ላይ ፊት ለፊት እናየዋለን ሲናገር ፕሮሶፖን ፕሮሶፖን ነው የሚለው ፊት ለፊት የሚለውን ነገር ማለት ነው። ስለዚህ ምንም የሚደግፍ ነገር የለም ማለት ነው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ጥያቄ ያለው ሰው ካለ originally የለም ነው ኦሪጂናል የለም። እሱ ላይም ሊሄድበት እችላለሁ። አንደኛው ዮሐንስ መልእክት ምዕራፍ አምስት ቁጥር ሰባት ላይ ያለው ጥቅስ ነው ብዙ ጊዜ የሚጠቀሰው። አንዳንድ ሰዎች ይጠቅሱታል። አንደኛ ዮሐንስ መልእክት ምዕራፍ አምስት ቁጥር ሰባት ላይ በሰማይ የሚመሰክሩ ሶስት ናቸው የሚል ነገር አለ። እነሱም አብ፣ ቃልና መንፈስ ቅዱስ። በሰማይ የሚመሰክሩ ሶስት ናቸው፣ አብ፣ ቃልና መንፈስ ቅዱስ። ይህን ነገር comma comma በ comma የተቀመጡ ነገሮች ናቸው። King James Version በ1604 ላይ ተጽፎ በ1611 AD ላይ ሲጠናቀቅ እሱ ነው እንትን ያለው ያ መጽሐፍ ላይ ነው የሚገኘው ማለት ነው። አይዛክ ኒውተን የሚባለው ይህንን መጽሐፍ አይቶ ራሱ የ Bible ን corruption ነት ብሎ ከጠቀሳቸው ነገሮች መካከል አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ ነው። ማለት ባይ ዘ ማኑስክሪፕት ላይ ራሱ አለ የግሪክ ራሱ የሁሉም ላይ ባይሆንም አንዳንድ ግሪክ ማኒስክሪፕቶች አሉ። በጣም ስመጥርና ዝነኛ የሚባሉ Sinaiticus እና Vaticanus ወይም አሌክሳንድሪስ ላይ ባይኖርም ሌሎች ሌሎቹ ላይ ግን አለ ብለው ነው የሚያምኑት ማለት ነው። ለምሳሌ Codex Ottobonianus የሚባለው የላቲን Vulgate የሚባለው ራሱ ጄሮም ምናልባት ላቲን ስለሆነ ተቀባይነት የለው። The Catholic of Encyclopedia 1910 ላይ ሲናገር ጄሮም የሚባለው ላቲን Vulgate በ382 ላይ ኤዲ አኖ ወይም ዓመተ ምህረት በሚባልበት የላቲን Vulgate ያዘጋጀው ጄሮም የሚባለው መጽሐፍ ቅዱስን ከግሪክ ወደ ላቲን ሲተረጉም በተረጎመው መጽሐፍ ላይ ራሱ በሰማይ የሚመሰክሩ ሶስት ናቸው እነሱም አብ ቃልና መንፈስ ቅዱስ ናቸው ብሎ አስቀምጧል ማለት ነው። ስለዚህ እዛ ጋር አንደኛ አንስ መልእክት ምዕራፍ 5 ቁጥር 7 ላይ ያሉት majority scholar ኦች corruption ነው ብለው ነው የሚያምኑት። እኔም ይሄ ነገር corruption ነው ብዬ ነው በዚህ መልኩ ነው የምረዳው ማለት ነው። ሌላ እንዳልኳችሁ የስላሴ ሀሳብ ወይም ጽንሰ ሀሳብ እንዳልኳችሁ ከሌላ ቦታ የመጣ ነው ምንጩ ራሱ ሶስት የሚል ነገር Bible ላይ የለም ምንም ነገር የለም ሶስት ነው አንድም ሶስትም ነው ፈጣሪ ተብሎ በመጽሐፍ ቅዱስ ላይ የሚናገረው ነገር የለም ቁርአን ለዛ ነው በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ولا تقولوا ثلاثة ይላል ሶስት ነው አትበሉ አለ። ከአምላክም አንድ አምላክ ነው ያለው እያለ ነው የሚናገረው ሶስት ነው አትበሉ ተከልከሉ ተብሏል አልተጻፈም ነው ለምን መጽሐፍ ቅዱስ ላይ አሁን ራሱ በመጽሐፉ ባለው ራሱ ራሱ ያለ concept አይደለም። ለዛ ነው ሱረቱ አለ ኢምራን ምዕራፍ 3 ቁጥር 71 ላይ ማየት ትችላላችሁ። ምዕራፍ 3 ቁጥር 71 ላይ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቅላላችኋል? እውነት እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ? ደግሞ ይላል። ለእንዴ ብለው ነው እንትን ያሉ ሲባል ቁጥር 78 ላይ እዛው ሱረቱ አለ ኢምራን ምዕራፍ 3 ቁጥር 78 ላይ ከእነርሱ እርሱ ከመጽሐፉ ያይደለ ሲሆን ከመጽሐፉ መሆኑን እንድታስቡ አለ በመጽሐፉ ምላሶቻቸውን የሚያጠምሙ ክፍሎች አለዋል። እርሱም ካላ ዘንድ ያልሆነ ሲሆን እርሱ ካላ ዘንድ ነው ይላሉ። እነርሱ የሚያውቁ ሲሆኑ ባላ ላይ ውሸት ይናገራለዋል። ለምንድን ነው የሚያስፈልገው? መጽሐፍ ቅዱስ ላይ በግልጽ ሶስት የሚል ነገር ከሌለ ስላሴን የሚደግፉ ጥቅሶች አሉ። መጽሐፍ ቅዱስ ላይ በምላሶቻቸው ማጣመም ጥቅሱ ያላለውን ነገር እንዳላድርጎ መተርጎም ለምንድን ነው ያስፈልገው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 አይልም? 3 22 11 6 ላይ ኢሳይያስ ስድስት ዘጠኝ ላይ ያሉትን ጥቅሶች አይሉም አያመለክቱም ስናጠናቸው ማለት ነው። ሶስት የሚለው መረጃ ሊሆኑ አይችሉም ነው። ታዲያ መጣችሁ ሲባል ቁርአኑ እንዳለው ከመጽሐፉ ያይደለ ሲሆን ከመጽሐፉ መሆኑ እንድታስቡ በመጽሐፉ ምላሶቻቸውን የሚያጣምሙ ክፍሎች አሏል። እርሱ ካላ ዘንድ ያልሆነ ሲሆን እርሱ ካላ ዘንድ ነው ይላሉ። እነሱ የሚያውቁ ሲሆኑ ባላ ላይ ውሸት ይናገራሉ። ስለዚህ ምንድን ነው ብለን ስንል ውሸት ነው ማለት ነው። ከሌላ አካል የመጣ ነው ማለት ነው። ከሌላ ትምህርት source የመጣ ነው። ከግሪክ ከባቢሎን ከምናምን የመጣው three persons one essence የሚባለው concept Bible አያውቀውም ነው ብለው ለዛ ነው ቁርአን በሱረቱ ኢስራ ምዕራፍ 17 ቁጥር 81 ላይ በል እውነት መጣ ውሸት ተወገደ እነሆ ውሸት ተወጋጅ ነውና እውነት መጣ ከተባለ እውነቱ ምንድን ነው ሲባል ቁርአን ምን አለ ስለ አንድ አምላክ የሚያስተምረው እውነት መጣ ማለት ነው ውሸት ሁልጊዜ ተወጋጅ ነው አለ ለምን ሲባል ሱረቱ አንቢያ ምዕራፍ 21 ቁጥር 18 ላይ ሱረቱ አንቢያ ምዕራፍ 21 ቁጥር 18 ላይ በእርግጥም ውሸት በእውነት ላይ እንጥላለን አንጎሉን ያፈርሰው አይደል ወዲያው እርሱ ጠፊ ነው አለ ለእናንተ ከዚያ ሚስትም ልጅ ነው አለ በማለት ከምትመጥኑት ነገር ብርቱ ቅጣት አላችሁ ወየውላችሁ ነው የሚለው ቁርአን በእርግጥም እውነት በውሸት ላይ እንጥለዋለን አንጎሉን ያፈርሰዋል አለ ይሄ አቀል የሚባለው ወይም ደግሞ ቶት የሚባለው ነገር mind ነው የሰዎች mind ያመጣው ነገር ነው ማለት ነው ስለዚህ የስላሴ አስተምሮት በመጽሐፍ ቅዱስ ላይም በቁርአን ውስጥም የለም ጭራሹኑ አንዳንድ ሰዎች ምን ይላሉ? ቁርአን ላይ ስለስላሴ የሚደግፉ ጥቅሶች አሉ ይላሉ። ምንድነው መረጃቸው ሲባሉ አውረድን ሰራን፣ አጠቀምን እኛ ምናምን ነገር የሚል ጥቅስ ይሄ ድፍረት ነው። አሁን ያ ጥቅስ ሌላ ነገር ያሳያል፣ ስላሴን አያመለክትም ብዬ ወደዛ መግባት አልፈልግም። ትልቅ ድፍረት ነው ራሱ ማለት መደፋፈር ነው እንትን የሚለው ማለት ነው። ስለዚህ አሁን እንዲህ አይነት ነገር ውስጥ መግባት አያስፈልግም ከወዲሁ እንትን ማለት ነው። እውነት መጥቷል። የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቅላላችሁ? እውነት እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ? ከእነርሱ ከመጽሐፉ ያይደለ ሲሆን ከመጽሐፉ መሆኑን ልታስቡ በመጽሐፍ ውስጥ ምላሶቻቸውን የሚያጠሙ ክፍሎች አሉ። እርሱ ካላ ዘንድ ያልሆነ ሲሆን እርሱ ካላ ዘንድ ነው ይላሉ። እነርሱ የሚያውቁ ሲሆኑ ባላ ላይ ውሸትን ይናገራል የለም ማለት ነው። በተናገርኩት ላይ ጥያቄ ካለ መጠየቅ ትችላላችሁ። ስላዳመጣችሁኝ በጥሞና ጀዛኩሙላ ሄረን ባረከላሁ ወፊኩም። وعليكم السلام ورحمة الله وبركاته ጀዛከላህ ኸይረል ጀዛ ወንድማችን ራሂድ አላህ ይጨምርልን ማሻአላህ ወንድሞች እህቶች ሁላችሁም በጥሞና ስላዳመጣችሁ ልበል ወይስ ስለታሰራችሁ off በሉ እንግዲህ ምን እናደርግ እንግዲህ ያው ጥቂቶች ባጠፉት ነው ሁላችሁም አላጠፋችሁም እና ኢንሻአላህ ያው አሁን የተወሰነ ትምህርት ተሰምታችኋል። በዚህ ከርዕሱ ጋር ተያያዥነት ያለውን ጥያቄ ወይም ደግሞ ቀጥታ የሰማችሁትን ትምህርት አስመልክቶ ጥያቄ ያላችሁ እጅ አውጥታችሁ መጠየቅ ትችላላችሁ። ጥያቄ ሙሚማን ሰው በትክክል እንዲከታተል ስለፈለገ ነው red መስጠት ያስፈለገው። lobby ውን እያየ text እያነበበ እንዳይጠፋበት እጅ አውጡ። ማይክ ፍሪ السلام عليكم <clears throat> السلام عليكم ورحمة الله تعالى وبركاته إيمان رايك ليش إيمان <clears throat> إيمان راكي وطالب أوكي آه، جزاكم الله خير خير الجزاء آه، واحد وند ماتشن السلام عليكم ورحمة الله تعالى وبركاته my brother in Islam welcome እኔ ጥያቄ regarding this Trinity ን በተመለከተ ለምሳሌ አንዳንድ ኪታቦች አሉ። Who Wrote the Bible የሚል አንድ መጽሐፍ አለ እና ከዚህ በፊትም እንደሰማሁት ቅዱስ ለምሳሌ በክርስትና እምነት ውስጥ ወይ በ Trinity እምነቶች ቸርች በመሳሰሉት ነገር በጣም demonized የሆነ ሴንት ነው። እና ምን ነበር የእሱ ችግር? የዛን ጊዜ ከነገስታቶቹ ጋር የነበረው ችግር እና በትሪኒቲ መካከል በነበረው ተጽዕኖ ላይ የተጫወተው ሮል እና ሚና ምን ነበር? ለምንስ ነው በአሁኑ ሰዓት እንደዚህ እንደ ጭራቅ በክርስቲያን ደም አካባቢ ስሙ የሚጠፋው ማለት ነው? ይህንን በተቻለ መጠን ትንሽ እንድታብራራልኝ ነው። جزاك الله خيرا። mic free። سلام عليكم። okay እሰማለሁ አይደል? በድጋሚ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። በድጋሚ ጥያቄው አልገባኝም። በወቅቱ የነበረው ንጉሱ ነው የምትለው? ቆስጠንጢኖስ የሚባለው ቄሳር በወቅቱ የነበረው ለምንድን ነው በስብሰባው ላይ ኒቂያ ጉባኤ በሚባለው የሶስት ሀያ አምስት ነው የፈለግከው ወይስ አልገባኝም። ንጉሱ ማን እንደሆነ ግልጽ አድርገው። አሪዮስ የሚባለው okay አሪዮስማ የሚባለው የነበረው ያው እንትን ነው ጥያቄ ነው ራሱ ያነሳው የነበረው ማለት ነው። የተነሳበት ጥቅስ ሁለት ጥቅሶች ናቸው። አንደኛ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 እና አንደኛው ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ያሉ ጥቅሶች ናቸው እና ወልድ ማለት ወይም ኢየሱስ የሚባለው human being ነው። nature ኡ ተፈጥሮ ራሱ created being ነው። እግዚአብሔር የሚባለው ደግሞ divine being ነው። ፈጣሪ ደግሞ ፈጣሪ ነው። being ኡ ራሱ divine being መለኮታዊ ኑባሬ ነው። ስለዚህ ሁለቱ ይለያያሉ የሚል አርጊመንት ነው ያለው። ያ ምን ይባላል? hetero essence ይባላል። በወቅቱ የነበረው የቄሳር የነበረው ቆስጠንጢኖስ አባረሩት። መጨረሻ ላይ faith of article አቀረቡ ማለት ነው። የእምነት መግለጫ ሰጡበት በጉዳዩ ላይ ምን የሚል መግለጫ ምንድን ነው? አምላክ ከአምላክ የተወለደ አምላክ የተወለደ እንጂ ያልተፈጠረ ብለዋል። አሁን እንደዛ ሲሉ አምስቱ ኤጲስቆጶሳት የነበሩት አምላክ አምላክን ከወለደ ሁለት ሊሆን ይችላል የሚል አርጊመንት ሲያመጡ ቆስጠንጢኖስ እንዴ አሪዮስንና አኳትናቴዎስን የጠራሁት በመንግስቴ ላይ መከፋፈል እንዳይፈጠር ነው ጭራሹን ብላችሁ ብላችሁ አምስታችሁም ደግሞ ልታምፁ ነው በሉ ተቀበሉ ብሏቸው majority የሚናገረውን ነገር ተቀበሉ የሚል ነገር አላቸው ማለት ነው። ከዛ ተቀበሉት፣ ያው ያ ነገር ጸደቀ ማለት ነው። ግን አሪዮስ ግን የተነሳበት አንደኛ scholar ነበር፣ በጣም አንባቢ ነበር፣ ብዙ ነገሮች ማለት ነው። Trinity ን አይቀበልም። የእሱን ትምህርት ተከትለው ነው ዛሬ ጆቫይትነስ እና Mormonism የሚባለው ነገር ብዙ የተመሰረተው ማለት ነው። ትንሽ ለየት የሚያደርገው ነገር ምንድን ነው? የሚባል ነገር የክርስቶስ ቅድመ ህልውና ነበረው። ሰማይና ምድር ከመፈጠሩ በፊት መጀመሪያ ኢየሱስን ፈጠረውና በኢየሱስ አማካኝነት ሌሎቹን ነገሮች ፈጠሩ የሚል አስተምሮቱ ነው ትንሽ ለየት የሚያደርገው። በተረፈ ኢየሱስ ክርስቶስ ማን ነው በሚለው ላይ ወደፊት ምናልባት አላህ ከፈቀደ የአላህ ቅዱስ ፈቃዱ ከሆነ የሚቀጥለው ሳምንት ኢየሱስ ማን ነው በሚለው ላይ በኢየሱስ ዙሪያ ርዕስ እንጀምርና ጥያቄና መልስ እናደርጋለን ማለት ነው አላህ ጋር። በተረፈ ይህንን ነው ምናልባት ጥያቄን በትክክል ካላገኘሁት የሆነ በመልሱ ላይ እክል ካጋጠመ ከእንደገና mic ያዝና እንዳጎስ ያለ መልስ እሰጣለሁ ማለት ነው። ያለዛ ግን ያው ገሰረት ሆነ ከዚህ የሩም እንድትወጣ አልፈልግም። ማይክ ፍሪ ነው። ዳሚና ዳሚና አለህ ወይም አለሽ? Take the mic. ሰላም አለይኩም አቡ ሀይደር። እስቲ ከሰማችሁ አንዳንድ ስጡኝ። የእኔ ጥያቄ ሌላ አይደለም። እዚህ ማለት ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ታምራቶች አላህ ሰጥተዋል። ከታምራቶቹ አንዱ እንግዲህ ቁርአን ታምር ነው። ከዛ እስቲ አንዳንድ ማለት ብዙ በተለያየ የሀዲስ ረሱላላሰለም ሲራ ላይ እንሰማለን። የተለያየ ታምራቶች አላህ የሰጣቸው ታምራቶች እስቲ ከዛ ውስጥ አንዳንዶቹን እንግዲህ አንተ ሁሉንም ስለምታውቅ አንድ አንድ ሶስት አራት ማለት ሙሳም ታምር እንዳለው ነቢ መሐመድም ስላ ስለም ብዙ ታምራት እንዳለው እስቲ ስለዛ ነገር እስቲ ትንሽ ታብራላለሁ። በጣም ፈልጋለሁ። በጣም አመሰግናለሁ። ጀዛኩምላ ኸይሩ። ወአለይኩም ሰላም ወራህመቱ በረካቱ። ወንድማችን ዳሚና ዛሬ ያው እንዳጋጣሚ የያዝነው ርዕስ ስለ ነቢያችን አለይሂ ሰላቱ ወሰላም ወይም ስለ ሌሎች ነቢያቶች አለይሂም ሰላም ሙዕጂዛ አይደለም፣ ተአምር አይደለም፣ የመነጋገሪያ አጀንዳ አለ። አጀንዳችን የአላህ አንድነትና ሶስትነትን በተመለከተ ትክክለኛው አስተሳሰብ የትኛው ነው በሚለው ዙሪያ ነው። አንተ ጥያቄ ካለህ በዚህ አሁን መጠየቅ ትችላለህ። ካልሆነ ያንን ከሆነ የምትፈልገው ኢንሻአላህ እንግዳችንን ሰዓቱን ተጠቅሞ ጨርሶ ከሸኘ ነው በኋላ ከኔ ጋር ከተገናኘን ጠይቀኝ። እዛኔ ሰብር አድርገህ ከተቀመጥክ የማውቀውን ያክል እነግርሃለሁ። ሌላው ሁሉን ታውቃለህ የሚባል ሰው የለም። ሁሉን የሚያውቅ አላህ ብቻ ነው። ከአላህ በስተቀር ሁሉን የሚያውቅ ማንም የለም። ሀታ ነቢያቶች እንኳ ቢሆኑ አላህ ያሳወቃቸውን የነገራቸውን እንጂ የማያውቁት ብዙ ነው። ለዚህ ነው አላህ ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ ከእውቀትም የተሰጣችሁ በጣም ጥቂት ትንሽ እንጂ ሌላ አይደለም ነው ያለው። የሰው ልጅ የሚያውቀው ነው የሚቆጠረው የማያውቀው ሳይሆን። ከዚህ አንጻር ኢንሻአላህ ቃሉን አስተካክለው ያንተ ሀሳብህ ገብቶኛል። ከምታውቀው ንገረኝ ለማለት ነው። بوهالا إن شاء الله نجنا يالل أستاذ أبو محمد مايك فري السلام عليكم ورحمة الله تعالى وبركاته والأمات أستاذوك حياكم الله بيض الله وجهكم غفر الله ذنوبكم إياكم من الله ودلاتشو الله في سبات الله يتن إسكا كلمة الرشاة إلى الدنيا በላኢላሃ ኢለላህ ይግደለን እያልኩኝ ለወንድ ወንድሜ የተከበረ ውድ ወንድሜ ጥያቄ ያው እንኳን ያው በተውፊቅ አለም እኔ አንዳንዴ እኔም ለምሳሌ ራሴ ያው ከክርስቲያን ኦርቶዶክስ ሃይማኖት የመጣ ሆነን ከአባቶቼ እና ጥንት ተጸጥቶ ያው የክርስቲያን ዘር ነኝ። ከድሮ ጀምሬ እኔ አገር ቤት ያለው ልጅነት ለምሳሌ ዋን ሳናቆም ዓናውን አረብ ከአረቦች ለምሳሌ እኔ እስራኤሎች ነው የምደግፈው። ግን ቁርአን ካየው በኋላ ግን አላህ ምለና አቅረብ መወደተን ለለዚህ አምኑ አነሷራ ነው ነሷራዊ ናቸው ለሙስሊሞች ቅርብ ወንድሞች። እኔ የሚያስቀኝ ኢትዮጵያውያን ለምሳሌ አያውቁትም የሆነው ወይስ ደግሞ ካስተምሮ ከመጽሐፍ ቅዱስ ነው እስራኤልን ለምሳሌ ኢየሱስ ክርስቶስን ዲቃላ የሚሉ መርየምን አመንዝራ የሚለው ያንተ ምታም ነው። ሲወዳቸውና ሲያደሯቸው እንደው የእስራኤል በቃ እነሱ ሲያወዱ ስላደረገው ይሄ ነገር እንዴት ነው ከላይ ጀምሮ እስከታይ ይወደሳል። እንዴት ነው በምንድን ተይዞ ይሄ ነገር? እስቲ ስለዚህ የምትችል ከሆነ ግለጽልኝ። በጣም ይገርመኛል አንዳንዴ በጣም ነው እና ቁርአን የሚለው ሌላ እነሱ ቁርአኑ ግን የሚለው ያው እኛ የምንቀር ወንድሞቻቸው ነሷራ አነሷማ አህለ በኢሳ የሚያምኗቸው እነሱ ግን ለእኛ ጥራታቸው አድርገንና ስለዚህ ምንድን ነው የተጋረደባቸው ነገር ካለ የምታውቀው ነገር ካለ ጀዛከላሁ ኸይር። የተቀረው ካለ ተውፊቅ ደግሞ አፉ በለኝ። ይህን በቃ የሚገርመኝ ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ኡስታዜ ባረከላሁ ቢማ ቢስሚላ ቢስሚላ ሰላም ተባረካት። ይሰማል ይሰማል። ያጀማ ሰማችኋል። ማሻአላ ማሻአላ ጀዛኩሙላህ ኸይር። አብራርዬ ዝም ስላልክ ነው ቀደምኩ። አላኩል ያል ግን እኔም ቶሎ ለቀዋለሁ። ነገ ሰዓት ይቀየራል። ዛሬ ለሊት እና እነሱ ጋር ስለ ትሪኒቲ ስናወራ እንዴት አምላክ ይወለዳል ሶስትን አንድም ሶስት ነው በእንቁላል ይመስላሉ የነገር ሊያስረዱኝ ይፈልጋሉ። ግን ብዙ ጊዜ ያው የኔ ጓደኞች ብዙ አንድ አራት አምስት የሚሆን ወይንም ከዛም በላይ ሁሌም ስንወያይ ኢየሱስ ራሱ ስጋ ለብሶ ስጋ ጎርሶ በቃ በእንደዛ መልኩ ነው አንድ የሚሆነው ነው የሚሉኝና እኔ አይገባኝም። ሁሉም የሚሰጡኝ መልስ ደግሞ ይሄው ነው፣ ስጋ ለብሶ ይሉኛል። ይሄ ነገር እነሱን ይገባቸዋል፣ እኔን ብቻ ነው ግራ የሚያጋባና የማይገባው ወይንስ ይህ ነው ተብሎ ተሰጥተዋል? አሮን አንተ እዛው ላይፍ ውስጥ ስለነበርክበት ለነሱ አይምሮ ለነሱ አቅል ይገባል ወይ? እኔ ሊገባኝ አልቻለም። ግን ሁሌም የሚሰጡኝ ስቲክ የሚያደርጉት እዛው ላይ ነው። ስጋ ለብሶ ስጋ ጎርሶ ነው። በቃ ከተለያየ ሰው ጠይቅ ያለው ይሄንን ነገር ይኑና ይሄ ነገር ያው ማለት ካስተማሪያቸው ተሰጧቸው ያዙት ተብለው ነው። ኤክስፕሌንም አያደርጉልኝም። አይውሽ ስጋ ለብሶ ስጋ ጎርሶ የሚለውን ነገር ተንተን አድርገው ቢያስረዱኝ ከዚህ አይዘ እንዴት ነው እየገባቸው ነው ወይንስ ነው እየያዙት ነው አለዛ ለእኔ ማስረዳት አልቻለም። አሮ ነው እኔ ራሱ እንዴት መጠየቅ እንደምችል ብቻ በጣም ግራ ስለሚያጋባኝ ነው for years። እስኪ ይህን አንተ explain አድርግልኝ። ሰላም አሌይኩም ረህመቱላ በረካቱ። mic ወአሌይኩም ሰላም ወራህመቱላ ወበረካቱ። ምንድን ነው በመጽሐፍ ቅዱስ ውስጥ የሌለ ቃል አንድ ቃል አለ incarnation የሚባል concept አለ። ከኢንካርኔሽን ጋር እንዳይመጣበሽ reincarnation እና incarnation ይለያያል። incarnation ምን ማለት ነው? ስጋ መልበስ ማለት ነው። የክርስቶስ ወደዚህ ምድር ላይ መጥቶ ስጋ መልበስ ምን ይባላል? incarnation ይባላል ማለት ነው። በመጽሐፍ ቅዱስ ላይ ጥቅስ መረጃው የለም፣ ግን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የኪንጀም ቨርሽን ባይብል ላይ ስትመለከችው God was manifested in flesh ይላል። እግዚአብሔር በስጋ ተገለጠ የሚል ጥቅስ አለው። የኪንጀም ቨርሽን ባይብል ማለት ነው። እግዚአብሔር በስጋ ተገለጠ የሚለውን ነገር ጀምስ ቨርሽን ባይብል የሚባለው ላይ ብቻ ነው ያለው። ሌሎቹ Bible ኦች ላይ ግን አውጥተውታል ማለት ነው። ያ ነገር እግዚአብሔር የሚለው ነገር ኦሪጂናል ያለ አይደለም። Sinaiticus የሚባለው ላይ ማን ነው Vaticanus እና Alexandrinus የሚባለው ላይ ማንስክሪፕት ላይ ስለሌለ ከጊዜ በኋላ የተጨመረ ነው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔር በስጋ ተገለጠ ሳይሆን የሚለው እርሱ በስጋ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው እርሱም በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በክብር ያረገ እያለ ይናገራል ማለት ነው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ማለት ነው። አልሐምዱሊላህ። ስለዚህ ይህንን ጥቅስ ነው መሰረት አድርገው እንትን የሚሉት ማለት ነው። God was manifested in the flesh ይታይሻል እዚህ ጋር ዊዛውት ኮንትሮቨርሲ ግሬት ኢዝ ዘ ሚስትሪ ኦፍ ጋድነስ ጋድ ዋዝ ማኒፌስትድ ኢን ዘ ፍሌሽ እግዚአብሔር በስጋ ተገለጠ የሚል ጥቅስ አለ። ይሄ ምንድነው? King Version Bible የሚባለው ነው። አዲሱ መደበኛ ትርጉም ወይም NIV በሚባለው ትርጉም ላይ የለውም። ራሱ corruption ነው ከተባሉት ጥቅሶቹ መካከል ያ ነው። አሁን God የሚለውን ከየት አመጣችሁት ነው ጥያቄው። originally ካልነበረ ለምንድን ነው ያመጣችሁት? ስለዚህ አሁን ይሄ ነገር ምንድነው መልሱ ተብለሽ ብትጠየቂ ወደ ቁርአን ዞር ብለሽ በእንትን ላይ በሱረቱል በቀራ ምዕራፍ ሁለት ቁጥር 75 ላይ ያለውን ጥቅስ ቁጭ ታደርጊዋለሽ ማለት ነው። ያላን ቃል ከስፍራው ይለውጣሉ ይላል። ባይዘዌ አንደኛ ጢሞቴዎስ 3 16 ላይ የጳውሎስ ቃል እንጂ የጳውሎስ ደብዳቤ እንጂ የፈጣሪ ቃል አይደለም። ለነገሩ ነው እንጂ ያላን ቃል ከስፍራው ይለውጣሉ። የመጀመሪያው ነገር እሱ ነው። ሁለተኛ ነገር ደግሞ እዛው ላይ ደግሞ ትልቁ ችግር ምንድን ነው? ሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ መጽሐፍን በእጆቻቸው ለሚጽፉ ካላ ዘንድ ሳይሆን ካላ ዘንድ ለሚሉ ወየውላቸው ነው አላፍትናውን ያው ይጠብቃቸዋል። የሚጠብቃቸው አላቸው ድግስ ራሱ መጽሐፍን በእጆቻቸው ለሚጽፉ ካላ ዘንድ ግን ሳይሆን ካላ ዘንድ ነው ለሚሉ ወዮላቸው ይላል። ክርስቲያኖች ጠይቂያቸው መጽሐፍ ቅዱስ የፈጣሪ ቃል ነው ወይ ስትያቸው አዎ ነው የሚሉሽ። እኛ ሙስሊሞች የምናምነው መጽሐፍ ቅዱስ ላይ የፈጣሪ ቃል አለበት፣ ለፍዝም ማዕናም አለበት። ግን ለፍዙ ተጨምሯል፣ ተቀንሷል፣ ተለውጧል ብለን የምናምነው ማዕናውን ደግሞ በትርጉም በትራንስሌሽን እና ራሱ በአነጋገር በኢንተርፕሬሽን ተለውጧል ነው ለምናምነው የምናምነው ማለት ነው። ስለዚህ ምንድነው መጽሐፍ ቅዱስ ላይ የወረደም ያልወረደም ነገር አለ፣ የተወረደም አለ፣ ያልተወረደም ነገር አለ ማለት ነው። የፈጣሪ ቃል ያልሆነም ነገር አለ። የሐዋርያዊ ጳውሎስ መልእክት ነው የሚለው እንግሊዝኛው letters ነው የሚለው ደብዳቤ ነው የሚለው። ስለዚህ እነዚህ በደብዳቤ ደረጃ ነው። በደብዳቤ ደረጃ ያለው እኔ ለቤተሰቦች የደብዳቤ ከጻፍኩኝ ስለ እስላማዊ የሆነ እውቀት የሆነ ምጽፍ ያ የጻፍኩት ነገር ምናልባት ኢንስፓየር ሆኜ ሊሆን ይችላል። ግን ያ ሆንኩኝ ማለት ግን ወሂ ነበረ ወይም ደግሞ ተንዚል ነበረ ማለት አይደለም። ስለዚህ ጥቅሱ ራሱ የመጣበት አንደኛ ጢሞቴዎስ 16 እንኳን God የሚለውን ጳውሎስ ራሱ የተናገረውን ጥቅስ ብለሽ እንኳን ብታስቢ እንኳን አሁንም ጥቅሱ አያስኬድም ነው። ለምን ኦሪጂናል ያለ ነገር አይደለም። ያንን ለማለት ፈልጌ ነው። ወደፊት እናየዋለን። በመጽሐፍ ቅዱስ ላይ ከማቴዎስ ወንጌል እስከ ራዕየ ዮሐንስ ድረስ ወይም ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ለኢየሱስ ክርስቶስ የተጠቀሱ ጥቅሶች አምላክ ነው ተብሎ የሚባሉ ጥቅሶች እውነት ለኢየሱስ ክርስቶስ ነው ወይ የሚያወሩት? ኢሳይያስ 9:6 ላይ ኢሳይያስ 7:14 ላይ ሮሜ 95 ላይ እንደገና ደግሞ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቲቶ ምዕራፍ 2 ቁጥር 13 ላይ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ ራእይ 1 8 ላይ እነዚህ ጥቅሶች ማይክ ላይ ነኝ። እነዚህ ጥቅሶች ስለ ኢየሱስ ነው ወይ የሚያመለክቱት የሚለውን በሰፊው እንሄድበታለን ራሱ ማለት ነው። ግን ለጊዜው ግን ያው እንደተባለው ሁለት ጥቅሶችን ልስጥሽ። አንደኛ መሰጠሽ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ያለውን ጥቅስ ያለው እግዚአብሔር መንፈስ ነው ይላል። እግዚአብሔር መንፈስ ነው። okay ዮሐንስ ሉቃስ ወንጌል ምዕራፍ 24 ከቁጥር 34 እስከ 36 ደግሞ መንፈስ ስጋና አጥንት የለውም ይላል። መንፈስ ምን የለውም? ስጋና አጥንት የለውም። ስለዚህ ስጋና አጥንት ከሌለው እንዴት አድርጎ ስጋና አጥንት እግዚአብሔር ሊኖረው ቻለ? አይ ኢየሱስ ክርስቶስ እኮ ስጋና አጥንት አለው ከተባለ ኢየሱስ ማን ነው ወደሚለው ትምህርት የሚቀጥለው ሳምንት እንጀምራለን። በዛ ላይ more ጥያቄ ጥያቄሽን address አድርጌዋለሁ። የጥያቄውን እክል የለውም። ኦኬ፣ እሺ፣ በሰላም መልኩ ሰላሙ አለይኩም። ምዕራፍ ስድስት ቁጥር 57 ላይ ምን ይላል? ህያው አብ እንደላከኝ እኔም ከእርሱ የተነሳ በህይወት እንድኖር ይላል። እኔም እኔም ከእርሱ የተነሳ በህይወት እንድኖር የሚበላኝም እንዲሁ ከእኔ የተነሳ በህይወት ይኖራል ይላል። የሚበላኝም እንዲሁ በእኔ የተነሳ ከእኔ የተነሳ በህይወት ይኖራል ይላል። እና ይሄ ትክክለኛ ነው ወይ? እንዴት ነው ማለት ዮሐንስ ነው የጻፈው። ዮሐንስ ደግሞ የመጨረሻ ጸሐፊ ነው ከነዚህ ከአራት ወንጌል ጸሐፊዎች ማለት ነው። እና ምንድን ነው ምን ይላሉ scholar ኦች ስለዚህ እና እንግዲህ ስጋዬን ብሉኝ እያለ ነው ያለው። mic free። ሰላም አለይኩም። okay ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዮሐንስ ወንጌል ምዕራፍ 57 ላይ እኔ ከአብ የተነሳ ሕያው እንደምሆን የሚበላኝም ከእኔ የተነሳ ሕያው ይሆናልና የሚል ይታያል። በመጀመሪያ ደረጃ እኔ ከአብ የተነሳ ነው ሕያው መሆኑ አለ። ሕያው የሚሆነውና ሕይወትን ያገኘው ከአብ የተነሳ ነው። ያንን አስምርበት የመጀመሪያው ማለት ነው። ለምን በዮሐንስ ወንጌል ምዕራፍ 5 ቁጥር አብ በራሱ ሕይወት ስላለው ወልም በራሱ ሕይወት ሲኖረው እንሰጣለን። ስለዚህ የሚበላኝም ከእኔ የተነሳ ሲል ደግሞ እንግዲህ መብላት ማለት የሚለው ነገር አማርኛው ዮሐንስ ወንጌል 6 63 ላይ ማየት ይችላል ራሱ የሚበላኝም የሚለው ነገር ማለት የሚበላው ምንድን ነው ጥያቄው? ስለ መብላት ነው ወይ የሚያወራው? ራሱ ነው ወይ የሚበላው? ከሰማይ የወረድኩ እንጀራ እኔ ነኝ ይላል 6 51 ላይ okay? አሁን ምንድን ነው የሚበላው ነው እዛ ላይ የሚበላው ነገር ትምህርት ነው ብሎ ነው የሚያስቀምጠው 63 ላይ ማየት ትችላለህ ዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ ስጋ ምንም አይጠቅምም አለ ህይወትን የሚሰጠው መንፈስ ነው አለ እኔ የምናገረው ቃል ህይወትም መንፈስም ነው አለ ስጋ ምን አይልም አይጠቅምም አለ ህይወትን የሚሰጠው መንፈስ ነው እኔም የምናገረው ቃል ህይወትም መንፈስም ነው አለ ስለዚህ የሚያወራው የነበረው ስለ ስጋ አልነበረም ማለት ነው። literally አይደለም፣ allegorical የሆነ አነጋገር ነው ይላሉ አንዳንድ ሰዎች። anyway በዚህም በዚህም በተባለ አሁንም ከያዝነው topic ጋር አንድ ላይ የሚመጣም ብቻ ሳይሆን የክርስቶስን አምላክነት የሚደግፉ ጥቅሶች አይደሉም ይህ ጥቅስ ማለት ነው እና በዚህ መልኩ ተረዳው። ከጣብ የሚባለው ወንድማችን ብዙ inspired ነው ወደ Bible እንደዚህ ንጽጽር መሰለኝ እና በርታ ወንድማችን፣ ያንን ለማለት ፈልጌ ነው። ምናልባት ሰላም አለ ማን ነው ፒስቶል አማርኛ ምናልባት በደንብ አላነበብኩም ማለት ነው። ቁርአን በሱረቱል ካፍ ምዕራፍ 18 ቁጥር 110 ላይ ይኸው ከእንደገና እኔ አምላካችሁ አንድ አምላክ ብቻ ነው ማለት ወደ እኔ የሚወርድልኝ ቢጤያችሁ ሰው ብቻ ነኝ። የጌታዬ መገናኘት የሚፈልግ መልካም ስራ ይስራ፣ በጌታ መገዛት አንድም አያጋራ በላቸው ይላል። ገብተዋል? ፒስ እኔ ሰው ነኝ በላቸው። ሰላም አለይኩም እኔ አምላካቸው አንድ አምላክ ሎቤ ላይ ጥፉ ሰዎችን አታንብብ ዛሂድ። ጥያቄ ያለው ሰው ጀርቶ በማይክ ይጠይቀዋቸው፣ ዝም በላቸው። ጥያቄ ያላቸው ሰዎች እጃውጡ አውጡ። አዎ የሎቢ ጀግኖች የሚችላቸው የለማ ምንም ብትመልስላቸው። ጓደኛዬ ነው እና ወደ ማይክ ጋብዘው ወይም ፒስ አለ ይችላል። ማን ከለከለ? ሌሎች እጅ አውጥተው ነበር እስካሁን ሲይዙ የነበረው ኦኬ ፒስ አለ ወይ ሩም ውስጥ? እዛ ሩም ጓደኛዬ ነው እና ምናልባት ፈርቶ ከሆነ ብዬ ነው። ማይክ ያዝና መጠየቅ ወይም በደንብ አንብቦ አማርኛው ማይክ ፍሪ ነው። ወሰላሙ አለ አርሴማ ቅድስት አርሴማ ማይክ የሶስተኛው ክፍለ ዘመን ሰማዕት አርሴማ እና በመጽሐፋቸው ግን እዚህ ጋር ምን ይላል መሰለ የዮሐንስ አስር ስምንት ላይ ምዕራፍ አስር ቁጥር ስምንት ላይ ከኔ በፊት የመጡት ሁሉ ሌቦችና ቀማኞች ነበሩ፣ በጎቹ ግን አልሰሟቸውም ይላል እና ከኔ በፊት ሲል ማን ነው? ፈጣሪ ከሱ በፊት ነበሩ ወይ? እነማን ናቸው? እና የገለጻቸው አገላለጽ እዚህ ኢየሱስ ፈጣሪ ከሆነ ከኔ በፊት እያለ ነው እዚህ ጋር የሚናገረው ያለው እና ምን ለማለት ተፈልጎ ነው? ይሄንንስ ልብ ብለው ያውታል ወይ? mic free። سلام عليكم። አውርዱኝ። ሳናወርድህ ውረድ። እንግዲህ መጀመሪያ ጎበስ ጥያቄው ከ topic ኩ ጋር እንዴት እንደሄደ አላወቅኩም። ምናልባት ሊመልስልህ ፈቃደኛ ከሆነ እጅ አውጥቶ መመለስ ይችላል። እኔ እንዳየሁት ከሆነ ሌሎችንም out of topic ነው እንዳልነው out of topic ሊሆንብህ ይችላል። ዛሂብ mic ትይዛለህ? እሺ mic ያዝ። አሰላሙ አለይኩም በድጋሚ አይ እንደዚህ እናደርግ የሚቀጥለው ሳምንት ያው ስለ ኢየሱስ በምንነጋገርበት ሰዓት ኢየሱስ ቅድመ ህልውና ነበረው ወይስ አልነበረውም የሚል አንድ ራሱን የቻለ ቶፒክ አለው። ማለት መጀመሪያ እና መጨረሻ የለውም፣ አልፋና ኦሜጋ ነው ወይስ አይደለም የሚለውን አላህ ከፈቀደ እናየዋለን ማለት ነው። ለምሳሌ ግን ለአንተ የሚጠቅም ከታብ የሉቃስ ወንጌል ምዕራፍ 3 ቁጥር 23 ጀምሮ ነው ራሱ ያለውን ጥቅስ ማለት ነው እና እዛ ላይ እድሜው 30 ዓመት በሆነ ጊዜ ማስተማር ጀመረ ይላል። ሰላሳ ዓመት ሆኖ ይላል። አንድ ሁለት ሶስት አራት እያለ ሰላሳ አመት ሆኖ እና እንዴት ነው ሰላሳ ዓመት የሞላው ማለት ቢጊኒንግ አለው ወይ አንድ ነገር? አንደኛ እሱ ነው። ሁለተኛ ማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ የኢየሱስ ክርስቶስ ልደት እንደዚህ ነበረ ይላል። ልደት የሚለውን genesis ነው የሚለው መጀመሪያ beginning ነው የሚለው። ስለዚህ beginning አለው ወይስ የለውም የሚለውን ነገር እናየዋለን ማለት ነው በሰፊው። እንዲህ ግን አንተ እንድታያቸው ነው በቃ እንትን ልበል እኔም ውጣ። ጥያቄ ከሌላቸው በስላሴ ዙሪያ ላይ ወይም በአምላክ አንድነት ላይ ጥያቄዎች ከሌላቸው ዛሬ ክርስቲያኖች የሉም፣ ተከልክለዋል።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 በተለይ አጠቃላይ ሰዎች ስፔሻሊ ደግሞ የመካ ሙሽሪኮችንና አህሉል ኪታቦችን ነው የሚያናግራቸው። መልእክተኛችን ሙሐመድ አለይሂ ሰላቱ ወሰላም ከአላህ ዘንድ እውነት የሆነውን መልእክት ይዞላችሁ መጥቷል፣ እመኑ፣ ብታምኑ ለእናንተ የተሻለ ይሆናል። ከካዳችሁ ግን በሰማያትና በምድር ያለው ሁሉ የአላህ ብቻ መሆኑን እወቁ፣ አላህን አትጎዱትም። በሰማይም በምድር ያለው የእሱ ንብረት ነው። አላህ በሁሉ ነገር አዋቂና ጥበበኛ ጌታ ነው። እናንተም የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነት የሆነ ንግግርን እንጂ ሌላን አትናገሩ። ወለደ፣ ተወለደ፣ ወረደ፣ ተሰቀለ እያላችሁ አልመሲህ ዒሳ ማለት የመርየም ልጅ ነው። የአላህ መልእክተኛ ወደ መርየም የጣላት የሁን ቃሉና ከእርሱ የሆነ መንፈስም ብቻ ነው። ከዚህ ውጭ ሌላ ማንነት የለውም ነው። በአላህና እሱ በላካቸው መልእክተኞች እመኑ፣ ሶስት ናቸው ብላችሁ ግን አትናገሩ። ከዚህ ተግባራችሁ ታቀቡ፣ ይሄ ለእናንተ መጨረሻው የተሻለ ይሆናልና። አላህ ከሆነ አንድ አምላክ ብቻ የሆነ ጌታ ነው። ልጅንም ከመያዝ የጠራ ነው። በሰማያትም በምድርም ያለው ሁሉ አሁንም የእርሱ ነው ይላል። ሁሉ ነገር የእርሱ የሆነው ጌታ ልጅ አያስፈልገውም። መመኪያነትም በእርሱ በቃ ይላል። አልመሲህ ደግሞ ለአላህ ባሪያ ከመሆን አይጸየፍም። እንኳን እሱ ለአላህ ቅርብ የሆኑት መላእክቶች እንኳን ዒሳ አለይሂ ሰላም አይደለም እነሱም ባሪያ ከመሆን አይጸየፉም። የሚጸየፍ ካለ አላህን ከመገዛት የሚኮራም ካለ ሁሉንም ነገ የውሙል ቂያማ አላህ ወደሱ ይሰበስባቸዋል። ከዛ በኋላ ያመኑትንና መልካም ስራ የሰሩ ሰዎችን ምንዳቸውን በተሟላ መልኩ ሲከፍላቸው ከሱ ዘንድ ካለው ትሩፋትም ሲጨምርላቸው ለነዚያ ለተጸየፉትና ለኮሩት ደግሞ በጣም አሳማሚ የሆነ ቅጣትን እቀጣቸዋለሁ። ከዚህ ቅጣት ሊያተርፋቸው የሚችል ከአላህ ሌላ ረዳትንም ወዳጅንም ሊያገኙ አይችሉም። አሁንም እናንተ ሰዎች ሆይ ከጌታችሁ ዘንድ አስረጅ የሆነ መጽሐፍ መጥቶላችኋል። ግልጽ የሆነ ብርሃንንና ገላጭ መጽሐፍንም ማውረድንላችኋል ይህንን ያመኑ ሰዎች መጽሐፉን አጥብቀው የያዙና የተከተሉት ነገ አላህ ከራሱ በሆነ እዝነትና ትሩፋት ወደ ራህመቱ ወደ ጀነት ይከታቸዋል፣ ወደ ቀጥተኛውም ጎዳና ይመራቸዋል በማለት ይህንን ያስተላልፋል። ሱረቱ ኒሳ ላይ ነው የመጨረሻ የቀረው ያው አንድ አንቀጽ ከውርስ ጋር የተያያዘ ስለሆነ ነው እሱን የተውኩት። አላህ በቅን ጎዳና ላይ እንደመራን እስከ ዕለተ ሞታችን ጽናቱን ይለግሰን። ወንድማችን ዋሂድ ጀዛከላሁ ኸይረል ጀዛ እስካሁን ከኛ ጋር ላረከው ቆይታ አላህ እውቀቱን ይጨምርልህ ኢንሻአላህ ነገ ቁርአንንም ቀርተህ ትርጓሜውንም ተምረህ ወንድሞችና እህቶችህንም እንደዚሁ ታስተምራለህ ክርስቲያን ወገኖችህን ወደ ኢስላም ሐቅ አላህ የምትጠራ ጀግና ያደርግሃል ብለንም ተስፋ እናደርጋለን አላህ ሁላችንንም ዳዒዎች ያድርገን اللهم اجعلنا هداة مهديين غير ضالين ولا مضلين بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم يا مقلب القلوب ثبت قلوبنا على دينك يا مصرف القلوب صرف قلوبنا على طاعتك برحمتك أرحم الراحمين اللهم كما خلقتنا مسلمين توفنا مسلمين اللهم توفنا مسلمين اللهم اجعل آخر كلامنا من الدنيا شهادة أن لا إله إلا الله وأن محمدا رسول الله اللهم اجعل خير أعمالنا خواتمة وخير أيامنا يوم نلقاك فيه برحمتك أرحم الراحمين ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب برحمتك أرحم الراحمين اللهم أجرنا من النار اللهم أجرنا من النار اللهم آتنا في الآخرة حسنة ووفقنا الجنة وما قرب إليها من قول وعمل وجنبنا من النار وما قرب إليها من قول وعمل برحمتك يا أرحم الراحمين آمين وسلام على المرسلين الحمد لله رب العالمين اللهم صل وسلم على سيدنا محمد وعلى آله وصحبه أجمعين ሁላችሁም እንግዲህ በጥሞና ስላዳመጣችሁ ፕሮግራሙን እስካሁን ስለተከታተላችሁ ጀዛኩሙላሁ ኸይረል ጀዛ አበባ ለራሳችሁ ስጡ